وعلى آله وصحبه ومن والاه أيها الإخوة والأخوات الكريمون والكريمات السلام عليكم ورحمة الله وبركاته حديث የሚቀረው ዛሬ እኔ ኡስታዝ የመጀመሪያውን ሐዲስ ሰባተኛውን ሐዲስ ማለት ስድስት ተቀርቷል አይዋ አይዋ سبعتين أكثر مرحبا أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وعن ابن عباس رضي الله عن رضي الله تعالى عنهما أن النبي صلى الله عليه وسلم كان يغتسل بفضل ميمونة رضي الله تعالى عنها أخرج مثلا أخرج مسلم أخرجه مسلم أخرجه مسلم ولأصحاب ولأصحاب السنن اغتسل بعض أزواج النبي صلى الله عليه وسلم في في جف في جفنة فجاء النبي صلى الله عليه وسلم ليغتسل منها فقالت له إن إني كنت كنت جنبا فقال إن الماء لا يجنب وصح وصححه وصح وصححه أيوة الترمذي وابن خزيمة الترمذي وابن خزيمة جزاكم الله خير طيب بارك الله فيك እንግዲህ ክቡራና ክቡራት በደም ተከታተሉ ኢንሻአላህ ተዓላ ሐዲስ ابن عباس የአብዱ ላህ ኢብኑ አባስን ሐዲስ ነው ዛሬ የምንማረው ኢብኑ አባስ ሲነሳ ረዲየላሁ ዐንሁ ሳይሆን አንሁማ ነው የምንለው አባቱም አባስ ሱሐቢ ስለሆነ ልጁም አብዱላህ ሱሐቢ ስለሆኑ ማለት ነው አብዱላህ ኢብኑ አባስ ባህሩል ኡማ አው ሐብሩል ኡማ ይባላል የዚች ኡመት ሊቅ ተብሎ ከተነገረ ምን ያለምን ማሻሚ አብዱላህ ኢብኑ አባስ ይሆናል ማለት ነው አብዱላህ ኢብኑ አባስ ولد قبل الهجرة بثلاث سنوات كهجرة በፊት ሶስት አመት ላይ ተወልዷል ነው ያው በዕልም ያለው ደረጃ ከፍ ያለ ነው የኡማው አዋቂ ዓሊም ወይም ባህር የተባለበት ምክንያቱ ቢበረከቲ ዳዕወት ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ዱዓ አድርገውለታል ሕክማ እንዲኖረው በዲን ላይ ፊቅህ እንዲኖረው ታዊልን አላህ እንዲሰጠው ትርጉምን ነቢዩ ዐለይሂ ሰላቱ ወሰላም ዱዓ አድርገውለት በዚያ ዱዓ ምክንያት በቂ እውቀት አግኝቷል እሱም ማወቅ አያልግም ይባላል አብዱላህ ብኑ አባስ ያው መካ ላይ ተወልደው የቆይቱን ቆይተው መጨረሻ የሞቱት ጧኢፍ የሚባል ሀገር ላይ ነው ያው ታውቁታላችሁ አሁን ያላችሁ ሀገር ጧኢፍ ላይ ነው የሞተው የሞተውም በ68ኛው አመተ ሂጅራ አካባቢ ላይ እንደሞተ ይነገራል በጣም ከሚገርማችሁ መጨረሻ ላይ አይናቸው ጠፍቶ ነው የሞቱት እሳቸውም አብዱላህ ብኑ ዑመርም አይናቸው ጠፍቶ መጨረሻ የሞቱት አብዱላህ ብኑ አባስ አይናቸውን ካጠፋው አንዱ ይባላል እና የነብዩ አለይሂ ሰላቱ ወሰለም የልጃቸው ልጅ ወደ ኢራቅ ሄዶ ኢራቅ ላይ ገለውት ነበረ ያው ያው ሲዶ ሁሴን ተገሎ ነበርና ታውያው በዛ አጋጣሚ ሄዶ እዛ ሞታ ኋላ በጣም አዘኑ በጣም አለቀሱ ይባላል በዛው ሰበብ አይናቸውም ጠፋ ይባላል ያው መጽሐፍ የሚያነብ ምንም የሚሰው መቼም ዘገራ ጋጠማላ ያህል እና አብዱላህ ኢብኑ አባስ ያው ትልቅ አዋቂ ናቸው ሚን ሲጋሪ ሰሃባ ከሰሃቦች ትንሽ ወጣት ከሚባሉት ሆኖ ግን በርካታ ሀዲሶችን ከዘገቡት አንዱ ሆኖ ይገኛል እና እሱ ምንድነው የሚለን የነብዩ አለይሂ ሰላቱ ወሰላም ባለቤት መይሙና የምትባለው ለሱ ደግሞ አክስቱ ነች በመሆኗ ምክንያት ቤታቸው ይገባል ይወጣል እንደፈለገ ማለት ነው السمام السمام طيب እናምን አለ አነ ነብዩ ሰለላሁ ዐለይሂ ወሰለም ያ አላህ መልእክተኛ ነብያችን ካነ ይغتسل ይታጠቡ ነበረ بفضل ميمونه በባለቤታቸው በመይሙና ትራፊ ውሃ ይጠቀሙ ወይም ይታጠቡ ነበረ አለ ይህን ሐዲስ አخرجه ሙስሊም ያ ሙስሊም ዘግበውታል ሷሂህ ነው ማለት ነው ባለፈው የቀራነው ስድስተኛው ሐዲስ ላይ ይሄን የሚቀረን ሐዲስ ነበረ ነሐ ረሱልላህ አን ተግተሲለ መርአቱ ቢፈድል ረጁል አው ረጁሉ ቢፈድል መርአት የሚል ነበር ወንድ በሴት ትራፊ ሴት በወንድ በወንድ በታጠበበት ትራፊ ታጥቦ የተረፈ ማለት ነው በታጠበው ሳይሆን እየቀነሰ የታጠበበት ማለት ነው እሱን ክልክል ነው የሚል አይተን ነበር አሁን ደግሞ እዚህ በባለቤታቸው ትራፊ ታጥበዋል አለ ሁለቱ እንደመቃረን አላለም። ይሄን አንዳንዶቹ ሌላ ዘገባ አለ አንድ ላይ ታጥበዋል ነው ቢፈል መይሙን አለው እንጂ ሌላው ዘገባ አንድ ላይ ታጥበዋል ነው የሚለው ብለው ደግሞ እንደማይጋጭ ለማስቀመጥ ሞከሩ። እሺ ይሁን። ቀጥሎ ያለው ወሊ አስሐቢ ሱነን ሱናኖች በዘገቡት ደግሞ ሱናኖች ማለት እንግዲህ አቡ ዳውድ፣ ትርሚዚ፣ ነሳኢ፣ ኢብኑ ማጅህ ናቸው ብያለሁ። አስሐቡ ሱነን ከተባለ የሱናኖች ባለቤት ማለት ነው ከቡኻሪና ከሙስሊም ውጭ ያሉት አስሐበ ሱነን ይባላሉ اغتسل بعض ازواج النبي صلى الله عليه وسلم النبي عليه الصلاه والسلام ባለቤቶች ታጥበዋል في جفنه ጀፍና ማለት ያው ገንዳ በሎት ያው ምን ታጠበ ሻወር መስበት ማለት ነው ወይም ደግሞ ባልድ የምንለው ማለት ነው እሱ ላይ ታጥበዋል فجاء نبي فجاء النبي صلى الله عليه وسلم መጡ ليغتسل منها ከዛ ከታጠቡበት ይታጠቡ እሳቸው እየጠጡ ማለት ነው ከባለው فقالت ባለቤታቸው አንዷ ባለቤታቸው ብድግ ብላ ኢኒ ኩንቱ ጁኑባን አረሱ ውሃ ይጠቀሙት እኔ ጀናብተኛ ሆኜ የታጠብኩበት አለቻቸው فقال النبي صلى الله عليه وسلم هذا من ችግር አለ ان الماء لا يجنب ان الماء لا يجنب لا يجنب ሁለቱም ያስከዳል ከከሩመ ወፈሪሃን ወጂ ላየጅነቡ ላየጅነቡ ያስከዳል ውሃ ጀናባ ይሆን አዳ ምን ችግር አለ አሏት ግን ሳጥባ ከተረፈው ውሃ እሳቸውም ታጠቡ እያለን ነው ስለዚህ ባለፈው የከለከሉት ነህዩ ሊተዚ ወይም ሊከራሃ ነው በትራፊ መታጠብ አይሆንም የሚለው ይጠላል ለማለት እንጂ ጭራሽ አይበቃም ለማለት እንዳልሆነ ይሄ ሐዲስ አብራርቶታል ከቶም እንደውም ጀናባ አይደለም ኮሃ ብለው እስከመናገር ደርሰዋል ትራሹን ከመጠቀም አልፈው ማለት ነው ዘገባ ወሶሃው ትርሚዲዩ ኢማሙ ትርሚዲ ጥሩ ሐዲስ ብለውታል ወብኑ ሁዘይማ እብኑ ኹዘይማ ጥሩ ሐዲስ ነው ብለውታል ተጨማሪውን ማለት የሙስሊም የሙስሊም ሰይነቱን ማጠራጠርም ራሱ የሙስሊምንም ዒለት አለበት የሆነ ተረዱድ አለበት ብለው ለማጣጣል የሞከሩ ነበረ ነገር ግን ላ ሷሂህ ነው ብለው ዑለማዎች አስቀምጠዋል ባለው የሐዲስ መመዘኛ ማለት ነው እዚህ ጋር እንግዲህ ዋናው ቁም ነገር የምንወስደው አንነው ሰለላሁ ዐለይሂ ወሰለም አንነው يجوز غسل الرجل بفضل المرأة ወንድ በሴት ትራፊ መታጠብ ይበቃል ነው ያዝ የሚያሳየው ወይቃሱ عليه العكس ተተከዙ ሴቷ በወንድ ትራፊ መታጠብም ይቻላል ነው وفي الامرين ሁለቱም ላይ ወንድ በሴት ሴት በወንድ ትራፊ ይቻላል አይቻልም በሚባለው ላይ ኺላፍ አለ ልዩነት አለ በዑለማዎች መካከል ዋናው ግን ጀዋዙል አምረይን ሁለቱም ይቻላል ሀዳ ቀድ የዛኛው ሐዲስ ላይ ስድስተኛው ሐዲስ ላይ የከለከሉት ሳቢባል وان النهي محمول على التنزيه ለተንዚህ ነው የከለከለው በትራፊ ባትታጠቡ ይመረጣል ለማለት ያክል እንጂ ጭራሽ አይበቃም ለማለት አይደለም ነው ባለፈው ወንድሜ ጠይቆ የነበረን ጥያቄ ያለፈው ደርስ ላይ ማኡን ሙስተዕመል ማኡን ሙስተዕመል ማለት የተጠቀሙት ውሃ ጧሃራ ነው ነጃሳ ነው የሚል እርግጥ በአራቱ መዝሐብ ስንገባ ሰፋ ያለ خلاف አለው ግን በዋናነት የምንወስደው ሙስተዕመል ሲባል ሁለት አይነት ነው አንድ ከባለው እየጠለፍ ስንታጠብ የምንጠልፍበት ሙስተዕመል እጃችን እዛ እየገባ እየወጣ ስለሆነ ያን ሙስተዕመል ብለው የሚጠሩ ሰዎች አሉ ያን ጧሃራ ነው ንጹህም ነው ያጸዳልም ነው የምንለው ከሰውነታችን ታጥበንበት እየተንጠበጠበ የሚወርደውን አጠራቅሞ እዛ እስከሆነ መታጠብ ለራሱ ጧሃራ ነው አይነጅስም ቢነካ ነጃሳ እስካላጠብንበት ድረስ ማለት ነው ነገር ግን ደግመን ውዶ ልናደርግበት አንችልም የተጠቀምነውን ሰውነታችን ፈግፍገንበት ተንጠብጥቦ የተጠራቀመው ማለት ነው እሱ ነው ማው ሙስተዕመል በዋናነት እንጂ ያ ትራፊ የምንለው ነገርማ አልተጠቀምነውም ገና እጃችን አስገብተን አወጣን እንጂ አልተጠቀምንበትም አንዳንድ ሰዎች ያው በሀገራችን በገጠሩ ካቦ የሚባል ነገር አለ ሴቶች የሚጠቀሙበት እጃችን እያስገቡ አሁን ሐነፍየው መዛብ ከሄዳችሁ እሱ በጣም ይቃወሙታል ነገር ግን እጃችን መጀመሪያ ካጠብነው ከዚያ በኋላ አለይኩም ሰላም ችግር የለም እጃችን እያስገባ እየጠለፍን ብንታጠብ ማለት ነው ይሄ የተከለከለውም ነገር ለተንዚህ እንጂ ለተህሪም حرام ነው አይቻልም ለማለት አይደለም ስለዚህ ማው ሙስተዕመል ምንድነው የምንለው ማው ሙስተዕመል ለራሱ ጧሃራ ነው ሌላን ግን አያጸዳም ወይም ደግሞ ውዱ እናረግበት የውዱ መጥፋትን ሊያነሳ ይችልም ነው የምንለው طيب ከዚህ ሐዲስ ብዙ ነገር እንረዳለን። በአዙ አዝዋጅ ነቢ የተባለው መይሙና እንደሆነች ወቋት መይሙና ቢንቱል ሐሪስ አልሂላልያ ናት ብለዋል። ጀፍና የሚለው ቀስዓቱል ከቢራ አልቀስዓቱል ከቢራ ኢናኡን ከቢር ይዶፊ ጧም ምግብ የሚዘጋጅበት ቀሳ ማለት ምን እንደምትት መሆኑ የምግብ ማስቀመጫ ያው ውሃም ስለሚያዝበት ነው። አብዛኝ ከእንጨት ተጠርቦ እንደ ገበታ ነገር ማለት ነው ያሁን ሳፋ የምንለው እንደዛ የሚጠቀሙት ነው ጁኑብ የሚለውን ቃላት ጁኑብ ለዶመተይን ጀናባ ያገኘው ሰው ጁኑብ ይባላል ለወንዱም ጁኑብ ይባላል ለሴቷም ጁኑብ ይባላል ለአንዱም ጁኑብ ይባላል ለሁለቱም ጁኑብ ሆኑ ይባላል ጀመም ይጠቀሙታል አንዱ ቃላት ለሴትም ለወንድም ለነጠላም ለብዙም የሚያገለግል ነው እያለ ነው ጁኑብ የሚለው ቃል እሺ ቅሩ ቀጥሩ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله حديث ثمانية سعادة وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم طهور إناء أحدكم إذا ولغ فيه الكلب أن يغسله سبع مرات أولاهن بالتراب أخرجه مسلم وفي لفظ وفي لفظ له فليرقه فليرقه فليرقه ولترمذي أخراهن أو أولاهن طيب آه حديث أبي هريرة وعن أبي هريرة كتباله روي عن أبي هريرة ማለት ነው ከአቡ ሁረይራ ተዘግቧል እሳቸው ምን አሉ أنه قال አሉ قال رسول الله صلى الله عليه وسلم የአላህ መልእክተኛ የሚቀጥለው ተናገሩ طهور إناء أحدكم بضم الطاء طهور إناء أحدكم የእያንዳንዳችሁ እቃ መጽዳት የሚገኘው اذا ولغ فيه الكلب ውሻ እዛ ቃው ላይ ምላሱን አውጥቶ እየጠለፈ በሚጠጣበት ሰዓት ወለገ فيه الكلب يلغ ይባላል ኢዳ ሸሪያ ውሻ ሰጠታ ካለች ምላስ ነው የላከ እየጠለፈ እየቀነጨ በሚጠጣው በምላሱ ማለት ነው እሱም በምላሱ በሚጠጣበት ሰዓት ወለገ الكلب ይባላል ያው እዛው ጋር ተያይዞ ልጋግ ነገር አብሮ ሊኖር ይችላል እርጥበት ሊኖር ይችላልና በዛ መልኩ ከጠጣ እቃው ሊጸዳ የሚችለው በምን መልኩ ነው ከተባለ አንየብሲለሁ የእቃው ባለቤት ማጠቡ ነው ያንቃ ሰባ መራቲን ሰባት ጊዜ ሰባት ጊዜ ማጠብ ይኖርበታል ከሰባቱ ትጥበት መካከል ኡላሁን የመጀመሪያዋ ቢቱራቢ በአፈር ቢሆን ይመረጣል አፈር ነስንሶ ውሃ ከላይ መድፋት ወይ ደግሞ ውሃ አርጥቦ ከአፈሩን ጨምሮ ትንሽ ማሸት ማለት ነው አخرجه ሙስሊም ሙስግቦታል አለ እዚህ ጋር እንግዲህ ውሻ አንድ ዕቃ ላይ አጎንብሶ ከጠጣ በመላሱ ዕቃውን ሰባት ጊዜ መታጠብ እንዳለበት ነው ከሰባቱ አንዱ አፈር መሆን እንዳለበት ነው የሙስሊም ዘገባ የሚያሳየው ወፊ ለፍዚን በቃላት ለሁ የዚህ ሙስሊም ዘገባ በሆነው አነጋገር በሌላው አዘጋገብ ማለት ነው ፈልዩሪቅሁ ይላል አንድ የጥብ አድርጎ ድፊት ሁ ይድፋው ማለት ነው ሁ ይድፋው ያንን ያጠበው ያጠበበት ነገር ማለት ነው ሰባት የምንቆጥረው አንድ የጥብ ድፊት ከዛ ደግሞ አሽቶ ደግሞ አሁንም እንደዚህ አድርጎ ያን እየደፉ ነው ሰባት የሚባለው ትርሚዚ የትርሚዚ ዘገባ የሆነ እንደሆነ ሁነ ይላል የሙስሊም ኡላሁን የትርሚዚ ግን ኡኽራሁና የመጨረሻዎቹ ከሰባቱ አው ኡላሁን ወይም የመጀመሪያዎቹ ባፈር ይሆኑ ይላል ሸኩ ምን ራዊ ዘጋቢው ተጠራጥሮ ነው ነብያችን አለይሂ ሰላም ያስተላለፉት ኡላሁን ብለው ይሁን ኡኽራሁን ብለው ይሁን ሲግራ ሲገባው ከፊ ከዘበሰ የመጀመሪያዎቹ ወይም የመጨረሻዎቹ ባፈሪሁም ብለዋል ከሰባቱ አንዷ የመጀመሪያዋ ወይም የመጨረሻዋ ባፈሪሁም ብለዋል ነብይ ሻይሉም ምርጫ የሰጡት ማለት ነው ዘጋቢው ነው የሙስሊም ዘገባ ግን የመጀመሪያው ብሏል ወሆራ ትክክለኛው ዘገባ የመጀመሪያው መሆኑ ነው ለምን መጀመሪያ በአፈር ጋር ተደጎ ይታሽና እቃው ያይደፋል አሁንም ውሃ እናደርግና አሽተን እንደፈዋለን አሁንም ውሃ ስንል አፈሩ ጀርሙን ነው የሚገለው የሚያጠፋው ውሃው ደግሞ አፈሩንም ቅሪቱንም እንዳለ ያጸዳዋል ማለት ነው ስለዚህ አውላሁነ ከሚለው ኡኽራሁነ የሚለው ማን ነው ኡላሁነ የሚለው ይመረጣል ኡኽራሁነ ከሚለው طيب ኡኽራሁነ ማለት ከሰባቱ መጨረሻዋ እንደ ማለት ነው ኡላሁነ ካለ መጀመሪያዋ ማለት ነው እንግዲህ ቱራብ ማለት አፈር ማለት ነው አፈር ማለት ያው መሬት ላይ ያሸዋ ሊሆን ይችላል ቀይ አፈር ሊሆን ይችላል ዋልካ ሊሆን ይችላል ያው አፈር ከተባለ አፈር ነው ማናዑመ ሚን አዲ ሚን አርድ ከመሬት ቆዳ ላይ የሚገኝ አፈር ያው ቱራብ ይባላል ፈሊዩሪቅሁ ማለት ፈሊየሱበሁ على الارض መሬት ላይ ይድፋው ያው ያጠበበትን ውሃ ራቀል ማኡ ሪቀን ይባላል ዋው ተደፋ ማለት እንሶብ ተደፋ ማለት ራቀ ፈሊዩሪቅሁ ይድፋው አንዳንድ ጊዜ አራቀሁ አራቀ ዩሪቁ ይባላል አንዳንድ ጊዜ ደግሞ ሐራቀ ይባሃ ሐምዙ ወደ ሀ ይቀየርና ሐራቀ ይባላል ሐራቀሁ ደፋው ማለት ነው طيب አህራቀሁም አለ አህራቀሁ ይህሪቁሁ ያው ደፋው ይደፋዋል ነው አህረቀም ማለ <clears throat> እንደገና ራቀም ማለ ያው ለመድፋት ሁለቱም ቃላቶች ይመጣሉ ነው በአረበኛው። ዞሮ ዞሮ እዚህ ጋር ግን ትልቅ ክራክ ያለው እዚህ ጋር ነው። አሁን ይሄ ውሻው በምራሱ በጠጣ ሰዓት ሰባት ጊዜ ጠቦ የተባለው ነጃሳ ስለሆነ ነው ወይ? አዎ ነጃሳ ባይሆን ይሄን ያህል አይሉም ነበረ። ነጃሳ ስለሆነ ነው ይታጠብ የተባለው። ስለዚህ ጅምሁሩ ዑለማ ውሻ መላ አካሉ ነጃሳ ነው ይላሉ። መላው አካሉ ነጃሳ ነው። ነጃሳ ለመሆኑ መረጃችንም ይሄው ሰባት ጊዜ ጠበው እስከመባል ድረስ ደርሷል ይላሉ ሌሎቹ ደግሞ የለም እነ ኢማሙ ማሊክ እና ኢማሙ ዙህሪ ውሻ ነጃሳ አይደለም ለምንድን ነው እንግዳ ሲባል ይሄ ኢባዳ ነው እንግዲህ ጠቡ ተብለዋል ተብለናል ማጠብ ነው ህክማውን የምናውቀው ነገር የለም ተአቡዲ ነው እንጂ ነጃሳ ስለሆነ አይደለም የሚል ያቀምጣሉ ያም አለይህም አለ መራቅ ነው። ሌሎች ደግሞ አሁን እዚህ ጋር ውሻ ሲባል ምን ያመናት ውሻ ነው። ማንኛውም ውሻ ማሳደጉ የተፈቀደ ውሻ አለ፣ የአደን ውሻ አለ፣ የንብረት ጠባቂ ውሻ አለ፣ የተለያዩ ንብረት የሚጠብቁ ውሻ አለ። ስለዚህ የነሱ የሚያካታብ ያው ውሻ ያሉት ማንኛውም ውሻ በዚህ መልኩ በመምራስ ከጠጣ መደፋትም አለበት መታጠብም አለበት ይታጠብ መደፋት አለበት ይላሉ። ሌሎቹ ይሄን አያካትትም ያደን የምናምን የንብረት ጠባቂ ውሻን አያካትትም ከዛ ውጭ ነው የሚሉም አሉ ግን የምንወስደው ማንኛውም ውሻ ከጠጣ ሰባት ጊዜ መታጠብ አለበት ዳውን ቁጥሩ ሰባት መሆኑ ነው እንጂ ተአቡድ የሚባለው ማጽዳቱ ውሻ መነጀሱና ነጃሳው ለመባል ማያጠራጥርም ብለውም ይናገራሉ በርካታ ዑለማዎች ማለት ነው ያው ጅምሁሩ ዑለማ ወሰሉትም መውሰድ ነው የሚሻለው اختلف العلماء هل نجاسة الكلب خاصة بفمه أو لعابه ደግሞ እንደገና የውሻ ነጃሳነት በአፉ ብቻ ነው በልጋጉ ብቻ ነው አው ዓመቱ في جميع بدنه واعضائه ወይስ መላው አካሉን ያካትታል አለና ذهب جمهور العلماء አብዛኛው ዑለማ الى ان نجاسته عامه لجميع بدنه መለው አካሉ ነጃሳ ነው በዚህ መልኩ ማጠቡም አም ነው በሰውነቱ ምንካ በምን ምንካ መታጠብ አለበት አፍን አይደል ባፉ የጠጣ ጊዜ አይደል ያሉት ሌላው መቻሩ ሲሏቸው አይ ኢልሐቀ ሊሳኢሪ በደኒ ቢፈሚሂ ሌላውን አካሉን ባፉ በማስጠጋት ሁክሙን ያፉን ሁክም በመስጠት መታጠብ አለበት ይላሉ ይሄ የተባለበት ለምንድነው ኢላው ምናምን ብዙ ብለዋል እንግዲህ ውሻ ሰገራ ሲወጣታችሁ ከሆነ ሰገራው ላይ ብዙ ነገር ይታያል ብዙ ጊዜ ውሻ ወደ ኋላ ዙሮ ወደ ኋላ ዙሮ ያን አካባቢ የማጽዳት ነገር የመላስ ነገር ይታያል ደግሞ በመክረውባት እንደታየው በጣም ፈታክ የሆነ በሽታ የሚያስከትል ጀርም አለ ያ ወደ አፉ መጣ ማለት ነው በዛ ደግሞ ሲለክፈው እዛ ቃል የተራመደ ማለት ነው። ያንን ጀርም ደግሞ ለማጥፋት ውሃ የማይገለው አፈር የሚለው አለ። አሁን ተመራማሪዎች የሚናገሩት ነገር አለ። እነሱ እውነቱን ተናገሩ ማሱበትም ረሱል እና ጸዳ ያለ ህክማ ያለ ጥግ ታዝም የምንከረከረው ነገር ደግሞ ጉዳት ስለሚያስከትል ነው የሚለውን በጥቅሉ እንወስዳለን ነው። طيب ይህንን ውሰድ እንግዲህ አንዳንድ ጦሃራ ውሻ ምናምን ቢኖርም ክላፉ ቢኖርም ነጃሳ ነው የሚለው ነው ما هو ማለት ነው طيب ዘጠነኛ ሐዲስ وعن أبي قتادة رضي الله عنه أن رسول الله صلى الله عليه وسلم قال في الهرة إنها ليست بنجس إنما هي من الطوافين عليكم أخرجه الأربعة وصححه الترمذي وابن خزيمة طيب حديث أبي قتادة يا أبو قتادة حديث ነው ደግሞ ዛሬ ቀታዳ አቡ ዝም በስናገር አቡ ቀታዳ ነው የምንለው ወአን ከመጣ ግን አቢ ነው የሚባለው አን የሚለው ቃል አረበኛ ላይ ሲገባ ይቀይረዋል ያለውን ቃላት ወዓን አብድላህ ነው እንጂ አብዱላህ አንልም። ወአን አብድላህ ልክ እንደዛ ወአን አቢ ቀታደተ ቀታዳ። እሺ ስሙ ምን ማን ይባላል? አሁን አቡ ቀታዳ ማለት የቀታዳ አባት ማለት ነው። ስሙ ግን አልሐሪስ ኢብኑ ሪብዒ ነው የሚባለው። አልሐሪስ ኢብኑ ሪብዒ ፋሪሱ ረሱልላህ ሰለላሁ ዐለይሂ ወሰለም የነቢያችን ፈረሰኛ በመባል ይታወቃል ይላል አንሳር ነው የመዲና ሰው ነው ኡሁድ ላይ ተገኝቷል ከኡሁድ በኋላ ያሉ ዘመቻዎች ላይ የተገኘ ሱሐቢ ነው አምሳ አራተኛው አመተ ሂጅራ ላይ መዲና ላይ እንደሞተ ይነገርለታል ማንም መዲና ላይ ሞቷል ወይም ወኪለ ኩፋ ኢራቅ የሞተው የሚባል ነገር አለ በጥቅሉ አሊ ኢብኑ አቢ ጣሊብ ባሉበት ሰዓት እሳቸው ኢማራውን በያዙበት ሰዓት ነው የሞተው ይባላል ከአልይ ጋርም እንደውም በሁሉም ጦርነት ላይ ተሳትፏልም የሚል ነገር አለ። ይሄ ሐዲስ የሆነ ምክንያት አለው። አጋጣሚ አቡ ቀታዳ ውሃ ተደረገለት። ያውሃ ይዞ እንደመጣ ድመት መጣች። ተጠምታ ያያታል። አዘነበለላትና እቃውን ጠጣች ከዛ ከውዱ ማድረጊያው እቃ ማለት ነው ከዛ ፈቂር ነው ፊዳልክ ለምንድን ነው ይሄን ታጠጣት ምን መሆን ነው የውዱ ቃል ነው የውዱ ነው እንደ ሲሉት ቃለ ረሱል ሰለላሁ ዐለይሂ ወሰለም ቢነጀስ ይህን ሐዲስ ተናገረ ማለት ነው አነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቃለ ብለዋል ፊል ሂረቲ ማለት ድመትን አስመልክተው ፊል ማለት ድመትን አስመልክተው ተናግረዋል። ምን ብለው ኢነሃ እርሷ አሉ ማን ድመት ለይሰት አይለችም ቢነጀስን ቆሻሻ አይደለችም ነጃሳ አይደለችም እንደውሻ ኢነማ ይሄ እርሷ ማለት ሚነጠዋፊና አለይኩም በእናንተ ላይ ከሚዟዟሩት ከእናንተ ከሰዎች ጋር ማለት ነው ቤት ለቤት ከሰዎች ጋር ከተኛች እየገባች እየወጣ ወሰለመ ቃለ ፊል ሂራ ኢነሃ ለይሰት ቢነጀስ አቡ ቀታዳ ሲናገር ነበር ያሰማችሁ ከሆነ አቡ ቀታዳ አልሐሪስ ኢብኑ ረቢዒ ይባላል አንሳሪ ነው የነብዩ አለይሂ ሰላቱ ወሰለም ፈረሰኛ በመባል ይታወቃል ፋሪሱ ረሱልላህ ይባላል ከኡሁድ ዘመቻና ከዛ በኋላ ያሉ ዘመቻዎችን ተሳትፏል በአልይ ጊዜ በርካታ ጦርነቶች ላይ አብሮ ተሳትፈዋል ይላል ወደ 54 ዓመተ ሂጅራ አካባቢ ላይ መዲና ሙቷል ወይም ኩፋ ላይ ሙቷል የሚል ዘገባ ነው የተገኘው እና እሱ በአጋጣሚ የውዶ ሃይዞ ድመቷ ስመጣ ለድመቷ ዘንብሎ አጠጣትና ስምንቅጥህ ነው ምን መሆንህ ነው ሲሉት ይሄን ሐዲስ ተናገረ ማለት ነው ምን አለ አነ ረሱላላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ተናግረዋል ፊል ድመትን አስመልክተው ኢነሃ እቺ ድመት ለይሰት ቢነጃሲን ነጃሳ አይደለችም ምክንያት ኢነማ ሂርሷ ማለት ሚነጠዋፊን ከሚዞሩት ነች አለይኩም በእናንተ በሰዎች ላይ ደግሞ ደግማ ደጋግማ የምትመላለስ ከመሆኗ አንፃር እሷን መጠንቀቁ አስቸጋሪ ስለሚሆን ይህን ችግር ከማየት አንፃር ሸሪዓችን ፈቅዶልናል ነጃስ አይደለችም ብለው ነብዩ አለይሂ ሰላቱ ወሰለም ገልጸዋል ነው የሚለው አخرجه الاربعه አራቱ ዘግበውታል አራቱ ሽማማን ነው አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጃ ወሰሐሐሁ አትርሚዚዩ ኢማሙ ትርሚዚ ትክክለኛ ሲሉም አስምረውበታል ወብኑ ኹዘይመተ እብኑ ኹዘይማም እንደዚሁ ሷሂህ ብለውታል ነው ስለዚህ ሐዲስ በትግሉ ሶሂህ ነው ኢማሙ ቡኻሪም ሷሂህ ብለውታል በላ ቦታቸው ክታባቸው ላይ ጽፉትም ማለት ነው እና ዑቀይ ኢብኑ ዳረቁኒ እንደዚሁ ጥሩ ብለውታል በጥቅሉ ሷሂህ ነው በሚለው ነው የምንሄደው ነው ሂራ ማለት የድመት ሴቷ ነች ቂጦጥ ቂጦጥ ማለት ያው ድመት ማለት ነው ቂጥ ይላሉ አሁን አይደል ጅንሱን ምን الفصيله السنوريه ይላል የምንለው በድሩ የሚጮህ ማለት ነው እሷን ለይሰት ቢነጃሲን ነጀስ ድዱ ጣሂር የጦሃራ ተቃራኒ ነጀስ ይባላል ቆሻሻ ማለት ነው ነጀስ የሚለው ለወንዱም ሙዘከር ለሆነው ማለት እንደ ለምንናገረው ነገር ሙአነስ ለሆነው ነጀስ ይባላል እሷ ነጃሳ እሷ ነጃሳ ናት ለምንድነው ነጀስ እንላለን ይመታሁን ሴት ኡንሳ ናት አይደል ሴት ናት ነጃሳ ናት ለማለት ነጀስ የሚለው ቃል ተጠቀሙ እንትን ላይ አይደለችም ቢነጀስ ነጃሳ አይደለችም ለሴቷ ለሙአነፋ ተጠቀሙት ማለት ነው ለወንድ ነገር ብንጠቀመው እንደዛው ብንጠቀመው ነጀስ የሚለውን ቃል ማለት ነው ጀምዑ አንጃስ ነጀስ ለአንዱ ሲሆን አንጃስ ለብዙ ቆሻሻ ማለት ነው ኢነማ ይሄ ያሉበት ኢነማ የሚለው ቃል ከገባ አንድ ቃል ላይ አንድ ነገር ለማሳጠር በዛ ነገር ላይ ኢፋደተል ሐስር አለው انما انت رجل ካለ አንተ ወንድ ብቻ ነህ ከዛ ውጭ አይደለህም ማለት ነው አሁንም انما هي من الطوافين ከጠዋፎች ከመሆኑ አንፃር በእናንተ ላይ ጧሃራ ነች ማለት ነው ስለዚህ ከዛ ሐዲስ ምን እንደምንወስደው ድመት ጧሃራ ነው በሰውነቷ የምትነካካው ነገር ነጃሳ ሊሆን አይችልም ማለት ነው ጅስማችንን ሰውነታችንን ልብስ ብትነካብን ነጃሳ አይደለችም ነው ይሄ የሆነበትም ብዙ ጊዜ ስለምትመላለስ አልመሸቀቱ ተጅሊቡ ተይሲር የሚል ነገር አለ ችግር መብዛት ተይሲር እንዲመጣ ያደርጋል እና ከድመት መራቅ የማንችልበት አጋጣሚ በተለይ ደግሞ በገጠሩ ድመት እያስቸገረ ባለማን አይጥ እያስቸገረ ባለበት ቦታ ድመቶች ሰዎች ጋር ነው አብራ አብሮ የሚኖሩ እዛ ሀገር ኳ ውጭ ነው እናያቸው እንደውሻ እኛ በሀገራችን ግን አብራ አብሮ ነው انما هي من الطوافين ያሉበት ለዚህ ነው ሌላው እዚህ ሐዲስ ላይ የምንረዳው አሉ ኢብኑ አብዱልበር አነማ ኡቢሃ ለና ኢትኻዙሁ እንድንይዛቸው የተፈቀዱልን አውሬዎች በልተው የተረፋቸውም ጧሃራ ነው ማለት ያሳያል ለምን ሊያነው ይተዋፊና አለይና ነው ስለዚህ አሁን ድመቷ ጠጣ የተረፋት ውሃ ሙሉ ብናደርግበት ችግር የለውም ማለት ነው ቢነካ ነጃሳ አይደለም ማለት ነው ሌላው ነጃሳ ነገር መራቅ እንዳለብን ከዛ ሐዲስ እንረዳለን ነጃሳ እኮ አይደለችም ምን ችግር አለው ሲሉ ብታቀርባ ችግር የለውም ጠቡ እናንተ ጋር ተርሞስ ማሽና ተመላላሽ ናት ማለታቸው ነጃሳ አለመሆኗን ነጃሳ ብትሆን ኑሮ አትፈቀድም ነበር አብራ እንድትንቀሳቀስ ማለት ነው طيب ሰማል አይደል ከአንድ ሀዲስ ጨምሮ ሰዓት ካለን وعن أنس بن مالك رضي الله تعالى عنه قال جاء أعرابي فبال في, في الطائفة المسجد فزجره الناس فنهاهم رسول الله صلى الله عليه وسلم فلما فلما قضى بوله أمر النبي صلى الله عليه وسلم بذنوب من ماء فأهرق عليه متفق عليه طيب حديث أنس ابن مالك أنس ابن مالك وعن أنس روي عن أنس ابن مالك ማለት ነው የማሊክ ልጅ ከሆነው ከአነስ ተዘገበ አነስ ማለት የነብዩ አለይሂ ሰላቱ አገልጋይ ለ10 አመታት ያገለገላቸው አቡ ሐምዛ በመባል ይታወቃል በዋናነት የመዲና ሰው ነው ነጃሪ ነበር ይላል ያው እንግዲህ ነጃር ተቀላችሁ ምን በዛ ሀገር ነጃር አሁን ለውና እንጨቶችን የሚደራረብ በሚስማር የሚመታ ምን የሚል ማለት ነው ድረጅ ነው ዘሩ ያችን አለይሂ ሰላቱ ወሰለም መዲና ከገቡ ሰዓት ጀምሮ እስከሚሞቱ ድረስ ሲፈድማቸው የኖረ ነው ወደ መጨረሻ በስራ የምትባለው ወደ ኢራቅ አካባቢ በመሄድ ለብዙ አመታት ቆይቷል ወደ 120 አመት ቆይቷል የሚባል ነገርም አለ ከዛው ሄዶ ነው የሞተው ማለት ነው አካባቢ እና አነስ ብን ማሊክ ምን ይላል قال አለ جاء عربي አዕራቢይ ማለት አረብ እንዳይመስላችሁ ገጠር የገጠር ሰው ማለት ነው አዕራቢ ከወደ ገጠሩ የመጣ ማለት ነው ከገጠር የመጣ ሰው ብዙ ጊዜ ካያቸው ስልጥና ያንሳው አይደል ስለዚህ ገጠር ያለ ሰው ወጣ በመሽናት እዛው በበሩ ላይ መሽናት እንጂ ሽንት ቤት ሄዶ መጠቀም አያውቅም በቤቱ ጎን መሽናት ነው ዝም ብሎ ጃዕራቢዩን የሆነ ገጠር የመጣና ፈባለ ሸና ፊ ጧኢፈት المسجد ማለት በመስጂዱ ጫፍ ላይ መስጊድ ግቢ ነው ጫፉ ላይ ሸና የድሮ መስጊድ ደግሞ እንዳሁኑ ምንጣፍ እንዳይመሳቸው አሸዋ ነገር ነው ያው ሜዳ አሸዋ መሰለውና ለቀቀው ፈዘጀረሁ الناس በሚሸናበት ሰው እያየ አላስቻለውም ዘጀረሁ ማለት ኪሳ ኪሳሉ ከዛም ከዚህም ሰደቡት አዋረዱ ምን ቅጥት ነው እያሉ ውርጅብኝ ያወረዱበት ማለት ነው ያን በሚያደርጉበት ሰዓት ፈነሃሁም ረሱላህ ሰለላሁ ዐለይሂ ወሰለም ፈነሃሁም ረሱሉ ነው ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ከለከሏቸው እነማንን ከልካዮችን እንግዲህ መራ ሚንኩም ሙንከረ ፈሊቀይሩ ቢየዲ ፈለምስ ፈቢልሳኒ ፈለምስ ፈቢቀልቢ ነበረ ለመስጊድ ላይ እየሸና ያለን ሰው በጣም ወንጀል እየሰራ ነው ያለው ስለዚህ ማስቆም ነበረብን በሌላ መሐል በተነገረው መሰረት ግን እዚህ ቦታ ላይ ከልካዮችን ከለከሏቸው ነው የምንለው ከዛ ጨረሰ ሰውየው ሽንቱን ፈለማ ቀዷ በውለሁ ሽንቱን ጨርሶ እንዳበቃ ወዳውኑ አመረ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አዘዙ ቢዘኑቢ ሚማ ከውሃ የሆነ ባለ አምጡና ድፉበት አሉ እንትን ጆክ ነገር አምጡና ውሃ ያዘ ድፉበት ዘኑ የሚባለው አስለን ውሃ ሲይዝ ነው ይላል ፈኡሪቀ ተደፋ ቢማና ሱበ አለይህ እዛ ሸናበት ቦታ ላይ አሸዋ ነው ከላይ ሸንቶበታል መላው ላይ ውሃ ሲደፋ ወደ ውስጥ እያጠበው ይሰርጋል ማለት ነው ተጧሃራ ማለት ነው ጸዳ ማለት ነው متفقون عليه ቡኻሪ ሙስሊም የዘገቡት ሐዲስ ነው ስለዚህ አንድ ልብሳችን አንድ መስጊዳችን ወይ ቤታችን ሊሆንም ይችላል ቆሻሻ ካረፈበትና ከተነጀሰ ያን ቆሻሻ የሚያነሳ ነገር ከለቀቁበት ይጸዳል ማለት ነው እዚህ ሐዲስ ላይ ብዙ ነገር እንረዳው አንደኛ ወንጀል ሲሰራ ያያችሁትን ሰው አቅማችሁ በፈቀደ መልኩ ተከላከሉ የተባለው መከልከሉ ጥቅም የሚያመጣ ከሆነ ነው። መከልከሉ ጉዳት የሚያስከትል ከሆነ መተው ነው የሚሻለው። በተለይ ከጥቅሙ ጉዳቱ ካመዘነ ያን ነገር መተው ነው ያለብን። ይሄው አሁን ቦታ ላይ ሽንት ነው ሽንት ነው ነጃሳ ነው፣ የለውም። መስጊድ ነው መስጊድ ነው። ግን ሲሸና ከለከሉ ሰዎቹ ነቢያችን ከለከሏቸው እነሱን ለምን ከተባለ አንደኛ ገጠሬ ነው የገጠር ሰው እንኳን ኪሳ ኪሳ ብለው ስቃህ አናግረውም ከባድ ነው ከዚህ አንፃር እስላምን ጠልቶ ለአንድየው እርትዳር ነው የሚያመጣው እስላማት ይሄ ከሆነ የራሱ ጋር ወጥሮ የሚሄደው ስለዚህ ቀሳጎ ማቅረብ አለባቸው አንድ ሁለተኛ ሽንቱ እየሸና ያለን ሰው አቁም ከድንገት ቀጥ ካለ የጤና ባለሙያዎች ጥሩ አይደለም ይላሉ። ጥሩ አይደለም። ለዚያም ነው ረሱል አለይሂ ሰላም ተውት ያሉት። አንደኛ ውሃ ያስለቅቀዋል ነጃሳውን፣ ሁለተኛ ሰው ለመጥፎ አንዳርገው፣ ባህሩም እንዳይበሽ ኢስላም ቀሳቀ እንድናስረዳው ይሄ ነገር አያስፈልግም ማለት ነው። ከዚያ በኋላ ያው ቀሳቀው ጠርተው ልጅ ሆይ አሉት እቺ መስጊድ የምትባለው ቦታ ይች የሶላት መስገጃ የዚክር መዝከሪያ የቁርአን መቅሪያ የመልካም የመልካም ስራ መፈጸሚያ ስለሆነ ክብር አላት እዚች ቦታ ሽንት አይደለም አሉባልታ መወራት የለበትም ማን ብለው ቀሳጎች ሲያስተምሩት ወዳውኑ አሰምረው ሶላት ገቡ ይላል ሶላት እንደገቡ اللهم اغفرني ومحمدا ولا تغفر معنا احد አለ ይባላል እኔና ሙሐመድ ማረን ሌላ ሰው እንዳትምር አለ አለይሂ ሰላም ይህን ዱዓ ሰሙትና ምን ነው ለቀድ ሀጀተ ዋሲዓን ሰፊውን ጀነትን ገባልና አንተ ያሳጠርከው ሳምን ነው ብለው ቀላለሉት ይባላል እና ኋላ እሱ ሲናገር እንደ ነብዩ አለይሂ ሰላቱ ወሰለም አስተማሪ አላየሁም አልሰደቡኝ አላጣጣሉኝ ቀስ አድርገው ነው ያስተማሩኝ ይላል ስበው በጆሮዬ እነ ሀዲህ መሳጅድ ላ ተስልሑ ሊሸይን ሚን ሀዘ ልቀውል ወልቀደር ወኢነማ ሄ ሊዚክሪላሂ ወቅራአት ቁርአን ብለው ቀሳገው ነገሩኝ አለ። ሌላው ሰዎችን በምናስተምርበት ሰዓት አንተ ቆሻሻ፣ አንተ ጃሂል፣ አንተ መሐይም፣ አንተ ከሪ እየተባለ አይደለም። ልክ እሳቸው አሁን እንዲያሳዩን ቀስ አድርጎ ነው። ሽርክ እየሰራ ሊሆን ይችላል፣ ቢድዓ እየሰራ ሊሆን ይችላል። አንተ ቢድዓ ሰብሳቢ፣ አንተ ቢድዓ አራዋጅ ምናምን እንደዛ ይባላል። ቀስ አድርጎ አመጡ። ይሄ እኮ እንደይሰማ አይፈቀድም፣ የማይፈቀድ ምክንያቱ ይሄ ስለሆነ ካልከው ቀስ አድርገህ ይቀበላል። ሰማሃቱ ሁሉቅ ነቢ ሰለላሁ ዐለይሂ ወሰለም የነቢያችን ጸባይ ምን ያክል ከፍ ያለ እንደሆነ ያሳያል። እዚህ ቦታ ላይ ያ ሁሉ ሱሐባ መቋቋም ያቃተውን እሳቸው ታውት ታውት ብለው አረጋጉት ማለት ነው። ያአላህ ሌላው ቡዕዱ ነዘሪ ሰለላሁ ዐለይሂ ወሰለም የነቢያችን እይታ ምን ያህል የራቀ እንደሆነ የሰዎችን ባህሪ እንዴት አድርጎ እንደሚቀስሙ ቶሎ ብለው ይሄ ሰው ባህሪው ምን እንደነበረና እዚህ ቦታ ላይ ኪሳ ኪሳ ማለቱ ምን እንደሚያስከትል ስለተረዱት ተው ተውት ብለው አረጋጉና መከሩት ወይ ነከል አላ ኹልቁን ዐዚም የሚለውን የቁርአን መልእክት በግልጽ አስቀመጡ ማለት ነው። አንድ ጉዳት አንድ ጥቅም ያለው ነገር ሲመጣ ቀላል ነው የሚሰራው። ጥቅሙ ከሆነ የሚያመዝነው ያን ነገር ጥቅሙ እንዲመጣ እናደርጋለን። አይ ጉዳቱ ከሆነ የሚያመዝነው እንተዋለን፣ ጥቅሙ ይቀርብናል ማለት ነው። ስለ መሽናቱና መጨረሱ ጥቅም ስለሚያመጣ ተውታሉ ጨረሰ ማለት ነው። አንደኛ ጤናውን እናበላሸው ነው። ሁለተኛ ይላሉ ሌሎች ደግሞ ሲናገሩ አንድ ቦታ ላይ እየሸና እያለ በዛም በዛም ከሰደቡት ወደ እነዛም ሲገራመ ሲዞር እንዲያለ መስጊዱ ነው የሚበክለው። አንድ ቦታ ቢሸና ይሻላል ተውት ማለት ነው። ለዚህም ተወስዷል። ሌላው ያው ነጃሳ የነካው ነገር ይጠሃራል ጧሃራ በመርሳት የሚለውን ነገር ነው የምናገኘው። እንግዲህ እዚህ ጋር ይበቃናል መሰል ኢንሻአላህ።